أعلام الرجال صناع الحياة أسرار الليالي منار الهداة أعلام الرجال صناع الحياة أقمار الليالي منار الهداة ይህ ይህ ይህ ፋንኪም ሬዲዮ ነው። ፋንኪም ሬዲዮ ነው። ፋንኪም ሬዲዮ ነው። ፋንኪም ሬዲዮ ነው። ይህ ይህ ये Sankim Radio'nu Sankim Radio'nu Sankim Radio'nu Sankim Radio'nu Sankim Radio İnterneti İnterneti አድምጡት ሁላችሁም በአንድነት በአንድነት ፋንኪም ሬዲዮ በሳምንት አራት ቀን ዘውትር ማክሰኞና አርብ በኦሮመኛ ዘውትር ሮብና እሁድ በአማርኛ ቋንቋ የሚያሰራጨውን ኢስላማዊ ፕሮግራም አሁን ማሰማት ይጀምራል። ፈንኪም የእውቀት ገበታ ገበታ እንዲሁም የመረጃ ምንጭ የመረጃ ምንጭ ፈንኪም ፈንኪም ሐናን ነው ልባችሁ የሚረታ የሚረታ ፋንኪም ሬዲዮ የመዝናኛና የእውቀት ገበታ فانكم እውቀትን ይሰጣል ይሰጣል መረጃን በጊዜ ያደርሶታል ያደርሶታል ፈንኪም ሬዲዮ ፈንኪም ፈንኪም ፈንኪም ፈንኪም فانكي فانكي فانكي راديو راديو أنام الرجال صناع الحياة أكرم الليالي منار الهداة أنام الرجال صناع الحياة أقمار الليالي منار الهداة بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولداً ولم يكن له شريك في الملك وخلق كل شيء فقدره تقديرا الصلاة والسلام عليك صلى الله عليه وسلم እንኳን ለ 1438 ተኛው የረመዳን ወር በሰላም አደረሳችሁ። ረመዳን ሙባረክ። የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢንን ልታባር የፈንኪም ሬዲዮ ድርጅት ለአድማጮቹና ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1438ኛው ለተከበረው የረመዳን ወር አደረሳችሁ እያልን ረመዳኑ የተውበት፣ የምህረት፣ የኢባዳ፣ የፍቅርና የአንድነት የሙስሊሞች ድል እንዲሆን ይመኛል። يا بركة يا رحمة يا عبادة يا صلاة يا توبة عند يا حق የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ተንኪም ሬዲዮ የመዝናኛና የእውቀት ገበታ። አልሐምዱሊላህ ምስጋና ለአላህ ኒዕማው ለሰፋው ለኒዕመል መውላ ረመዳን ሙባረክ رمضان رمضان رمضان يا حبيب رمضان رمضان ليتك دوما قريب بسم الله وعلى بركة الله والصلاة والسلام على رسول الله صلى الله عليه وسلم አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እንደምን ሰነበታችሁ እነሆ በአላህ ፍቃድ የዕለተ እሁዱን ፕሮግራማችንን ይዘን አሁን ስቱዲዮ ከች ብለናል። የዛሬው የዕለተ እሁድ ፕሮግራማችን ሰዓቱንና ወቅቱን ጠብቆ ባለመቅረቡ ወፍራም ይቅርታ እንጠይቃለን። ዛሬ እንግዲህ ያው ጉንፋን ስለያዘኝ ድምፄም ስለተቀየረ ትንሽ ግር ሳይላችሁ አይቀሩም። ለማንኛውም ኢንሻአላሁ ተዓላ ያው የድምፅ መቀየር ብቻ ነው፣ ሌላ ነገር የለውምና ድምፄ ያው እየከለከላችሁም ሻካራም ቢሆንባችሁ ኢንሻአላሁ ተዓላ ያዳመጣችሁ ፕሮግራሙን ትሄዳላችሁ ማለት ነው። ረመዳን እንዴት ይዟችኋል? ዛሬ እንግዲህ ያው ባላህ ፍቃድ 16ኛውን ቀን ጨርሰን 17ኛውን እየነየትን ነው ወይንም ጾሙን ጀምረናል አስራ ኛው ቀን በዚህ ባለፉት የረመዳን ወሮች አላህ ከተጠቀሙት ያደርገን እያልን የሚቀሩትን አላህ በህይወት አቆይቶ የምንጠቀም አላህ ያደርገን። አሁን የምንገኘው እንግዲህ በሁለተኛው አስርተ የረመዳን ቀናቶች ውስጥ ነው። ይህም የምህረት ቀናቶች ውስጥ ነው እና አላህ ምህረቶቹንም ከለገሷቸው አላህ ያድርገን። በዛሬው የፈንኪም ልዩ የረመዳን ፕሮግራማችን እናንተን ዘናፈታ ፏብትን የሚያደርጉ የተለያዩ አዝናኝና አስተማሪ የሆኑ የረመዳን ረመዳን የምሽቱ ትምህርቶችን ይዘንላችሁ መተናል። በእነዚህ ፕሮግራም ብዙ ቁም ነገር ትጨበጣላችሁ፣ እንዲሁም ዘናፈታ ፏብትን ትላላችሁ ብለን ተስፋ እናደርጋለን። በመጀመሪያ የሚቀርብልን ፕሮግራም በእህታችን በጋዜጠኛችን ሰዓዳ አሊ የሚቀርብና ሰደቃን በተመለከተ የተሰናዳ አንድ እጥር ምጥን ያለች ፕሮግራም ነው። ይህንንም በመቀጠል የሚቀርብልን አንድ ልዩ ዝግጅት ነው። ይህ ፕሮግራም ደግሞ ወደ አንድ ወንድም እህቶች ጎራ ብዬ ነበረ። እዛ አካባቢ ያሉትን የረመዳን ድባቦችን እንቃኛለን። ወንዶች ሴቶችን ለማገዝ ምግብ በማብሰል ይሁን ቤት ውስጥ በሚሰሩ ስራዎችን አብረው ከሴቶች ጎን ሆነው ለመስራትስ ምን አይነት ውሳኔ መወሰን አለባቸው ወይንም ምን ምን አይነት ስራዎችን መስራት አለባቸው የሚሉትንም አንዳንድ ነገሮች እያነሳን የምናወራው ፕሮግራም ይኖራል። በመጨረሻም የሚቀርብልን ፕሮግራም በሼኻችን በሼህ አብዱልዋሂድ ነስረዲን ሲቀርብልን የነበረው ተከታታይ የረመዳን ትምህርት ነው።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 ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ነው። የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢን በድጋሚ ተመልሰን መተናል። ውድና የተከበራችሁ የፈንኪም ሬዲዮ አድማጮች እየተከታተላችሁ ያላችሁት ልዩ የረመዳን ዝግጅታችን ነው። ወደ ዛሬው ወደ መጀመሪያው ፕሮግራማችን ከማለፋችን በፊት እስቲ ስለ ረመዳኖች ጥቂት ነገር ልበላችሁና ከዛም ወደ ፕሮግራሙ እናልፋለን። ይህ ወር ራሳችንን የምንመረመርበት ራሳችንን የምንገመገምበትና ህይወታችንን የምናስተካክልበት ወር ስለሆነ ሁላችንም ተክተን መንቀሳቀስ አለብን። ከሰሓቦችና ከደጋግ ሰለፎች በዚህ ወር ለእኛ አሪያ የሚሆኑትን ሰሓቦች የርምራን ወር እንዴት ያሳልፉት እንደነበረ አንዳንድ መረጃዎችን ፈልገን በዛ አይነት መልኩ ለማሳለፍ መሞከር ትልቅ የሆነ አጅር ይኖረዋል። አላህን ስብሓነ ወተዓላ በማምለክ ቀልባችን እንዲረጋና ጉዳያችን፣ ችግራችን ለፈጣሪያችን ለማቅረብ እንድንችል ቀደም ብለን ወደ መስጊድ መግባት ራሳችንን ማለማመድ ይጠበቅብናል። የመጀመሪያው ሰፍ ለማግኘት መታገል አለብን። እንግዲህ ቡኻሪ እና ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ሰዎች በአዛንና በመጀመሪያው ሰፍ የሚገኘውን ደረጃ ቢያውቁ ኖሮ ቦታውን ለማግኘት በመካከላቸው እጣ እስከመጣል ይደርሱ ነበር ማለታቸውን ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ያ ማለት እንግዲህ ምንድነው አንደኛው ሰልፍ ተገኝቶ ሰላትንም ለመስገድ ያለው ፈድል እኛ ብንረዳው ኖሮ ሌላው ቢቀር ሌላው ቢቀር በእጣ ተሻምተን ያንን ሰልፍ ለማግኘት እንጥር ነበር ለማለት ነው። ከሰላት በኋላና በተመረጡ ወቅቶች በስሁር ሰዓት፣ ከዓስር ሰላት በኋላ፣ ከመግሪብ ሰላት በፊትና በማፍጠሪያ ጊዜ ዚክር፣ እስትግፋርና ዱዓን ማብዛት በጣም አስፈላጊ ነው። ጾመኛ በሚያፈጥርበት ጊዜ የማትመለስ ዱዓ አለች። ረሱል ሰለላሁ ዐለይሂ ወሰለም ማለታቸውን ኢብኑ ማጃህ ዘግበውታል። በየቀኑ 12 ረክዓ ትርፍ ሱና ሰላቶችን አጥብቀን መስገድ አለብን። ማንኛውም ሙስሊም የአላህ ባሪያ በየቀኑ ከፈርድ ሰላቶች ውጪ 12 ረክዓ ትርፍ ሰላቶችን ለአላህ ብሎ አይሰግድም። አላህ ስብሓነሁ ወተዓላ በጀነት ውስጥ ቤት የሚገነባለት ቢሆን እንጂ ረሱል ሰለላሁ ዐለይሂ ወሰለም ማለታቸውን ሙስሊም ዘግቦታል ማለት ነው። የተራዊህ ሰላት ሙሉውን በጀማዓ መስገድ ይህን ጉዳይ አስመልክቶ አቡ ዳዊድና ትርሚዚ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ማታቸውን ተናግረዋል። ኢማሙ እስከሚጨርስ አብሮ የሰገደ ሌሊቱን ሙሉ እንደሰገደ ይጻፍለታል ብሏል። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይህንን ከተቋደሱት አላህ ያደርገን። ሌላው ደግሞ ከፈጅር ቀደም ብለህ በየቀኑ የምትሰግዳቸው ሁለት ረካዓዎች እንኳን ይኖሩ ከአላህ ጋር በመንሸኳሸክህ እርካታ የምታገኝበት ሰዓት ነውና በጥልቁ ለመያዝ እንግዲህ መሞከር ነው። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን ለዛሬ ይዘንላችሁ ከመጣነው ፕሮግራም መካከል ወደ መጀመሪያው ወደ ፕሮግራም እናልፋለን። ቅድሚያ ለሴቶች ነውና አሁን ስቱዲዮን ለእህታችን ለሰዓዳ ለቅላታለን በዛሬው ፕሮግራሟ እንግዲህ ስለ ሰደቃ የምታስታውሰን ነገር አላት። አሁን ቀጥታ ወደ ፕሮግራሙ እናመራለንና መልካም ቆይታ ከፕሮግራማችን ጋር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የፈንኪም ብሬዶ አድማጮቻችን እንደምን ከረማችሁልኝ? እንደምን ሰነበታችሁልኝ? ረመዳንስ እንዴት ይዛችኋል እንግዲህ የተከበረውን አስር ቀናትን አስተናግደን ወደ ሁለተኛው አስር ቀናት ውስጥ ገብተናል። አላህ ሱብሓነሁ ወተዓላ እንግዲህ ጾማቸውን ከተቀበላቸው ባሮቹ አላህ ያድርገን ኢንሻአላህ። እኔ ጋር ሁሉም ነገር አልሐምዱሊላህ ሁሉም አሪፍ ነው እና ውድ አድማጮቻችን ሳነብ ካገኘሁት ለእናንተም ላካፍላችሁ ብዬ ነው። ስለ ሰደቃ ነው ዛሬ ደግሞ ይዤላችሁ የመጣሁት። ሰደቃ ኢንሻአላህ ከቁርአንና ከሐዲስ ጠቃሚ ናቸው ያልኳቸውን point ኦች ለእናንተ ማቀርብላችኋለሁ ማለት ነው። ከእናንተ የሚጠበቀው ጆሮአችሁን ሰጥታችሁ ብቻ ማዳመጥ ነው። ኢንሻአላህ ሰምተው ከሚተገብሩት አላህ ሱብሓነሁ ወተዓላ ያደርገን። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ እህታችሁ ሳዳ አሊ ሲሆን ቴክኒኩን በመቆጣጠር በኩል ደግሞ ወንድማችን አብዱሸሪፍ ኑር አብሮን አለ። ለማንኛውም እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። مسكين قلبك لا يقوى لا يتحمل أن يبقى في ضيق خصام لا لن يقدر فطرتك تنادي بصفاء مهما يحصل ምን አይነት ልገሳን እንለግስ? በተቀደሰው ቅዱስ ቁርአናችን እንጀምር። لن تنالوا البر حتى تنفقوا مما تحبون وما تنفقوا من شيء فإن الله به عليم ከምትወዱት ነገር እስከምትለግሱ ድረስ በጎ ስራ ዋጋውን አታገኙም። ከምንም ነገር ብትለግሱ አላህ ያውቀዋል። አልኢምራን ዘጠና ሁለት በሀገራችን በብዙ ቦታዎች ከሚደረጉ ጥሩ ያልሆኑ ልማዳዊ ድርጊቶች መካከል አንዱ ለየቲሞች ለምስኪኖችና ለችግረኞች የምንሰጠው አነስተኛ ግምትና የምንለግሳቸውን ብዙውን ጊዜ እኛ የማንፈልገውን የማንገለገልበትን የማይጠቅሙንና የተረፈንን እንደሆነ በብዙ ቦታዎች ተመልክተናል። ይህ ድርጊት በዲናችን የማይደገፍ ነው። አላህ በቁርአኑ የሚለውን ከሚወዱት ለግሱ ነው። አለበለዚያማ ምንም አይነት ዋጋ እንደሌለው ነው እውነት የሚነግረን። የማትፈልገውንና የማትጠቀምበትን ነገር ለየትኛውም ሰው መስጠት ቆሻሻ ከማስወገድ የተለየ ምንም አይነት መልካም ነገር የለውም። በየትኛውም አይነት ሁኔታና ቦታ ሁን የማትፈልገውን የመስጠት ተግባር ከመጣል የተለየ ምንም አይነት ዋጋም ሆነ በጎነት የለውም። ስለምትለግሰው ነገርም ሆነ ለማን መለገስ እንዳለብህ የአላህ ንግግር የሆነው ቅዱስ ቁርአን ሲያነሳሳ እንዲህ ይላል። يسألونك ماذا ينفقون قل ما أنفقتم من خير فللوالدين والأقربين واليتامى والمساكين وابن السبيل وما تفعلوا من خير فإن الله به عليم ምንን ለማን እንደሚለግሱ ይጠይቁሃል። ከመልካም ነገሮች የምትለግሱ ለወላጆችና ለቅርብ ዘመዶች፣ ለየቲሞች፣ ለድሆች፣ ለመንገደኞችም ነው። ከበጎ ነገሮችን ማንኛውም ብትሰሩ አላህ እርሱን አዋቂ ነው በላቸው። አልበቀራ 215 አየህ ምንን ለማን እንደለገስክ ሁሉ መጠየቅ አለ። ያላህ ንግግር የሆነ ቅዱስ ቁርአን የቲሞችን ድሆችን ሆነ መንገደኞችን የምናይበት ወይም የምናስተናግድበት አግባብና የምንሰጣቸውም ግምት ምን ያህል ዋጋ ያለው መሆኑን አስመልክቶ የእይታ ሚዛናችንን እንድናስተካክል ሲያመላክተን ነው። እነዚህ ተረጂዎችን ከምትወዳቸው ወላጆችና ከቅርብ ዘመዶች ሰርታ ያስቀመጣቸው እስኪ አስበው አንተ ለምትወዳቸው ወላጆች አሊያም ለቅርብ ዘመዶች ለአንተ የማይጠቅምህንና የማትፈልገውን ትሰጣቸዋለህን? አብዛኞቻችን አናደርገውም። ደግሞም እንደ ሰደቃ የሚቆጠርለት የአላህ ንግግር የሆነው ቅዱስ ቁርአን እንዳለው አንተ ከምትወደውና ከምትጠቀምበት ሆኖ መልካምንም የሆነ ሐሳብ በማሰብ ሲሆን ብቻ ነው። ቁርአኑም ያለው ከበጎም ነገር ማንኛውንም ብትሰሩ አላህ እርሱን አዋቂ ነው ባላቸው ነው። የዓለማት ሁሉ ፈጣሪ የሆነው አላህ ሱብሓነሁ ወተዓላ አንተ በዱንያም አበልጽጎ አንተን ለሌላ ለመርዳትና ለማገዝ ካበቃ ፈጣሪን እያመሰገንክ መልካም ለሆኑ የእርሱን ትእዛዝ መገዛትና ሰድቅ ያለሽንም ቃል ለመተግበር እጅህን መዘርጋት ግድ ነው። ቁርአንም የሚለው ይህንኑ ነው። መን አሚለ ሷሊሐን ፈሊነፍሲህ መልካምን እየሰራ ለነፍሱ ነው። ሶስት ይለት አርባ ስድስት ወንድሞችና እህቶች ሆይ ስለ እውነት እላችኋለሁ አላህ ከሰጠው ዱና የማይለግስ በማያውቀው መንገድና ሁኔታ ባላሰበው አቅጣጫ እጁ ላይ እንዳልነበረ ያደርግበታል። በተቃራኒ ስለሚለግስና ስለሚረዳ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ መናገራቸው ተወስቷል። የአላህ ባሪያ ወንድሙን መርዳት እስካላቆመ ድረስ አላህ ስብሓነ ተዓላ ባሪያውን ከመርዳት አያቆምም። መልካም ስራ ለነፍስ ተቀማጭ ነው። ደግሞ ሐዲሱ እንደሚለው እንደተረዳው እንደምንለግሰው ሁሉ አንተም ከአላህ ዘንድ እርዳታ እንደሚለግስ ነው። እናም ሰው ሆይ የሚሻውንም የሚበጀውንም ሆነ የቀልብን ድርቀት አስወግዶ በዱንያም ታላቅ ደስታና የመንፈስ እርካታ በአሄራም ከታላቅ ባለጸጋዎች ተርታ የሆነ ቦታ ለሚያስገኝ ታላቅ ስራ አሁኑኑ ቀና ብለህ አለሁ በል። የየቲሞችን ራስ ዳፍ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ያሉት ይህንኑ ነው። እንኳን ለየቲም ይቅርና በሽተኞችን በሰደቃ ማዳን እንዳለብን ሲናገሩ እንዲህ ይሉናል፣ በሽተኞችን በምጽዋት አድኗቸው። ከዛሬ ጀምሮ ራስህን ለዚህ መልካም ተግባር አጋ። አየህ በየትኛውም ያህል ደረጃ አዋቂ ብትሆን የሀብትና ብልጽግና ማማ ላይ ብትሰቀል የትኛውንም አይነት የስልጣን ከፍታ ብትጨብጥና ዝናህን በመላው ዓለም ቢናይ እናም ለብቻህ ወደ ላይ ብትሰቀል ለሌሎች መነሳት ምክንያት እስካልሆንክ ድረስ አንተ በፍጹም ስኬታማ ነኝ ማለት እንደሌለበትና እንደማትችል ማወቅ አለበት። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ቀን በጋረድና ለእናታችን አይሻ ረዲየላሁ አንሃ ለምስኪን አከፋፊ ያሏት። አይሻ ሙሉውንም ወጥታ አከፋፈለችና እርሳቸው የሚወዱትን የስጋ ክፍል ብቻ አስቀረች። ነቢያችንም ሰለላሁ ዐለይሂ ወሰለም እናታችን አይሻን ጠሯትና ለኛ ምን አስቀረሽ አሏት። አይሻም ረዲየላሁ አንሃ እርሶ የሚወዱትን የስጋ ክፍል ብላ መለሰችላቸው። በዚህም ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ በይ አይሻ ሆይ ለኛ ያስቀረሽው ይህንን በእጅሽ ያሹን ሳይሆን የሰጠሽውን ነው አሏት። ሱብሃንአላህ እጅግ በጣም ድንቅ አባባል ነው። አሁን በትክክልም ለኛ የምናስቀረው የሚቀመጥልን ሆነ የሚታሰብልን ከኪሳችን በቤታችን አሊያም በባንክ ያስቀመጥነው ሳይሆን የለገስነው ነው። በል እንግዲህ ከስኬቶች ሁሉ የበላይ ለሆነው ስኬት ራስህን አዘጋጅ። ኢንሻአላህ አላህ ሱብሓነሁ ወተዓላ ከለጋሾች ያድርገን። እስኪ አንድ ታሪክ ላካፍላችሁ። እሱም አብዱራህማን እብነ አውፍ ነው። አብዱራህማን እብነ አውፍ ማን ነው? እስላምን ከተቀበሉ የመጀመሪያ ስምንት ሰዎች መካከል አንዱ ነው። ደግሞም ጀነት መግባታቸው ከተረጋገጠላቸው አስር ሰዎች አልአሸር ሙበሽሪን አንዱ ነበር። ዑመር በጠና በታመመበት ወቅት ህዝበ ሙስሊሙን የሚመራው ኸሊፋ የሚመረጥ ምክር ቤት እንዲያቋቁሙ ከመረጣቸው ስድስት ሰዎች መካከልም አንዱ ነው። በድንቁርና ዘመን ስሙ አቡ አምር ነበር። እስላምን ከተቀበለ በኋላ ግን የተከበሩት ነቢይ ሰለላሁ ዐለይሂ ወሰለም አብዱራህማን ብለው ሰየሙት። የስሙም ትርጉም የአላህ አገልጋይ ማለት ነው። የመጀመሪያዎቹ ሙስሊሞች የቁረይሽን እጅ ከቀመሱት ስቃይ አላመለጠም። ወደ ሀበሻ ምድር ሁለት ጊዜ በስደት መጥቷል። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እንደደረሱ ሙሀጅሮችና አንሳሮችን ጥንድ ጥንድ ባደረጓቸው ጊዜ አብዱራህማን በነቢዩ ሰለላሁ ዐለይሂ ወሰለም አማካኝነት በተደረገው ከሰኢድ እብኑ ረቢአ ጋር ነበረ። ገና እንደተገናኙ ነበር ሰኢድ ለአብዱራህማን አስገራሚ ንግግር የተናገረው፣ ወንድሜ ሆይ ከመዲና ህዝብ መካከል እኔም በሀብት የሚመጥነኝ የለም። ሁለት የፍራፍሬ ማሳዎችና ሁለት ሚስቶች አሉኝ። ከሁለቱ ማሳዎች አንዱን ተረከበኝ። ደግሞም ከሁለቱ ሚስቶች መካከል ያማረችህን ምረጥ፣ ሰጥቼ ለአንተ ድረሃለሁ አለው። በዚህም ወንድማዊ ፍቅር አብዱራህማን በጣም የተደሰተ ቢሆንም እንዲህ አለው፣ አላህ አንተንም ከቤተሰቦችና ከሀብት ጋር ይባርክልህ። ነገር ግን እኔ ከአንተ የሚፈልገው የገበያ ቦታ የት እንዳለ ብቻ እንድታመላክተኝ ነው አለ። ሰኢድም አመላከተው። አብዱራህማንም ወደዚህ የገበያ ስፍራ በመሄድ ባለችው አነስተኛ መነሻ አቅም መነገድ ይጀምራል። ይገዛል፣ ይሸጣል። ትርፍን በፍጥነት አደገ። በአጭር ጊዜ ውስጥም እጅግ በጣም ብዙና የሚበቃውን ያህል ሀብት አገኘ። ከዚያ ከዚያም ሰላማዊ በሆነችው የመዲና ከተማ ጠረፍ አንድ ቀን ከፍተኛ የሆነ ድምፅ ተሰማ። ይህ ድምፅ ቀስ በቀስ እየጨመረ እየጨመረ እንዲሁም የአቧራና የአሸዋ ዳመና በማስነሳት በንፋስ ይጥወለወል ጀመር። ወዲያውም ሰባት መቶ ግመሎች ሙሉ ዕቃ እንደተጫነባቸው ወደ ከተማዋ ገብተው ጎዳናዎችን ሲያጨናንቁ የመዲና ከተማ ሕዝብ በአድናቆት ቆመው ተመለከቱት። በዚህ ጊዜ ይህንን ረብሻ የሰማችው እናታችን አይሻ ረዲየላሁ አንሃ በመዲና የተፈጠረው ነገር ምንድነው በማለት ጠየቀች። ከሶሪያ ሸቀጣ ሸቀጥን ጭኖ የመጣው የአብድራህማን ኢብኑ አውፍ የንግድ ቅፍለት ነው አሏት። አላህ ይህንን ሁሉ ረብሻ አንድ የንግድ ቅፍለት የፈጠረው ነው የምትሉኝ በማለት ባለማመን ጠየቀች። አዎ የምእመናን እናት ሰባት መቶ ግመሎች ናቸው አሏት። አይሻ ረዲየላሁ አንሃ ራሷን ነቀነቀችና ትገዛለች። የሆነ አይነት ትዕይንት ወይም ደግሞ ንግግር ለማስታወስ አይነት ወደ ሩቅ አትኩራ ተመለከተችና እንዲህ አለች፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አብዱራህማን እብነ አውፍ እየደህየ ወደ ጀነት ሲገባ አይቻለሁ ሲሉ ሰምቻለሁ። ይህን ሐዲስ አይሻ እንዳወራችው ለአብዱራህማን ሲነግሩት ወደ አይሻ ቤት ፈጥኖ በመሄድ እናታችን ሆይ ይህንን ቃል ካላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሰማሽው አላት። እርሷም ብላመለሰች! ብላ መለሰች። ፈጽሞ የረሳሁትን ሐዲስ አስታውሽኝ በማለት የሚከተለውን አክሎ ተናገረ። እኔ ብችል በእርግጥም የሚወደው በቁሜ ወደ ጀነት መግባት ነው። ይህንን የንግድ ቅፍለት እንዳለ ከነሸቀጡ ባላህ መንገድ እንደምሰጥ ለአንቺ ለእናታችን ቃል እገባለሁ አላት። እንዳለውም አደረገ። ያንን ሁሉ ሰባት መቶ የንግድ ቅፍለቱን ለመዲናና ለአካባቢዋ ነዋሪዎች ሁሉ አከፋፈለ። ከዚህ ምን ቁሳሃባ ድርጊት የምንረዳው ነብያችን ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ባላህ መንገድ ሰደቃ በማድረግ ምንም ያህል ሰብዕናቸውን ከስስትና ከመስደድ የጠበቁ መሆናቸውን ነው። ይህ ሰሃባ በህይወት እያለ ወደ ጀነት እንደሚገባ የተረጋገጠለት ቢሆንም የድሀ መግባቱ አስቆጭቶት ቆሞ ለመግባት በመሻት ይህንን ያክል ሀብት በተለያዩ ሁኔታዎች ውስጥ ለሚገኙ ህዝቦች አከፋፈለ። አይገርምምን? እኛ ጀነት ለመግባታችን ምን አይነት ማረጋገጫ የሌለን ሰዎች በዚህ ምን እንማራለን? ልናደርገውስ የሚገባን ምንድን ነው? ስንቶቻችን ነን በአላህ መንገድ ላይ አቅማችን የፈቀደውን እያደረግን ያለ ነው? በተለይ ብዙ የሚጠበቅባችሁ ሰደቃ የመስጠት አቅም ያላችሁ ምን ያህል ወደ አላህ የምታቃርባችሁን ሰደቃ ሰጥታችኋል? ሀብት ማለት በአላህ መንገድ ወጪ ያደረጋችሁት ለነገው የሚያሳለፍከው ነው። ሀብት ማለት በአላህ ወጪ ያደረግከው ለነገ የሚያሳለፍከው ነው። ወንድሜ ሆይ ሀብትህን አንተ ግዛው እንጂ ሀብትህ አንተ አይግዛህ። ሀብትህ ተገዢ ያደረገህ እንደሆን እየጠፋህ እንደሆን ይታወቀ። مسكين قلبك لا يقوى لا يتحمل أن يبقى في ضيق خصام لا لن يقدر فطرتك تنادي بصفاء مهما يحصل سامح واصفح أنت الرابح وغدا تؤجر እንግዲህ ውድ አድማጮቻችን እስካሁን ስትከታተሉት የነበረው ሰደቃን በተመለከተ ካነበብኩት ያገኘሁትን ነበር ያካፈልኳችሁ። ከቁርአንም ሆነ ከሐዲሱ ብዙ ትምህርቶችን እንዳገኛችሁ ተስፋ አለኝ። እንደምትተገብሩ ምንም ጥርጥር የለውም። አላህ Subhanahu Ta'ala ሀብታቸውን በአላህ መንገድ ላይ ካዋሉት ባሮቹ ይመድበን። ኢንሻአላህ ጾማቸውንም ከተቀበላቸው ባሮቹ ይመድበን። እኔ ከወዲሁ እሰናበታችኋለሁ። አላህ ሱብሓነሁ ወተዓላ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አንዱ ለሌላው ካላዘነለት እንባውን ቀርቦ ካላበሰለት ሲቸገር አይቶ ሆዱ ካልራራ ምን ይጠብቃል ነገ ባኺራ? ታዲያ ሰው ለሰው ምንና ምን ነው? እንዲሚጨክን አንጀት ከኖረው ጀርባውን ሰጥቶ ሁሉም ከሸሸ ኪሱን ሳይዳብስ ውሎ ካመሸ ምግብ በዝቶብን መምረት ሲከብደን ሌላው አንዳቶ ሲያድር ጾሙን አንድ ቁራሽ እንኳን መስጠት ሲያቅተን ታዲያ እንዴት ለኛ ነስር ይምጣልን? ካልተሳሰብን ካልተዛዘንን አላህም ለኛ ያዝን። ካልተሳሰብን ካልተዛዘንን የታለዲ اللهم صل على محمد وآل محمد يا مسلمين صلوا عليه ሰለላሁ ዐለይሂ ወሰለም ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁት ዘውትር እሁድ ቀን የሚተላለፍላችሁ የፈንኪም ልዩ የረመዳን ዝግጅታችን ነው። ቀደም ካለው ፕሮግራም እንግዲህ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። እህታችን ሰዓዳ አሊም ጀዛኩሙላሁ ኸይረን ብለናል። ጥሩ የሆነ ነገር በሚመስጥ ሁኔታ አቅርባልናለች፣ አስታውሳላለች ስለ ሰደቃ ማለት ነው። ሰደቃ እንግዲህ ብዙዎቻችን ሲባል በምንድን ነው የምናውቀው? ትርፍ ነገርን ወይንም ያረጀና እኛ የማንፈልገውን ነገር ለሚፈልጉ ወይንም ለተቸገሩ ሰዎች መስጠት ነው። ግን ሰደቃ ሲባል አላህ ዘንድም ትልቅ አጅርና ምንዳ የሚያስገኘው ለራሳችን የወደድነውን ነገር ለሌሎች አሳልፎ መስጠት ነው። ለምሳሌ ጠዋት አንተ አሁን የተጠበሰ እንቁላል ቁርስ ላይ እየበላህ የሆነ ለማኝ መጥቶ ሲለምን አንተ ማታ ያደረውን ለሱ ስጡት የምትል ከሆነ በእርግጥ ራስ ወዳድ ነህ። ያደረውን ለሌሎች መስጠት አጅር አለው ወይንስ አጅር የለውም የሚለውን ፈትዋው ለዑለማዎች እንሰጣለን። ሆኖም ግን በላጩ የቱ ነው? ከተቻለ ያ የምትበላውን ቁርስ ትኩሱን ለሱ አሳልፎ መስጠት፣ ካልተቻለ ደግሞ ያንን ሰው ጠርቶ አብሮ መብላት ነው እንጂ አላህ ዘንድም ትልቅ ምንዳ የሚያስገኘው እኛ ማንፈልገውን ያደረውን መስጠት ማለት የሰጠነው ለኛ ስላስፈለገና እኛ ስለማንፈልገው ነው እንጂ የሰጠነው ከራሳችን አውጥተን አልሰጠንም ማለት ነው እና ብዙ ጊዜ እንግዲህ እህታችንም ሳዕዳ ዓሊም አላህ ይጨምርላትና ስለ አብዱራህማን ኢብኑ ዑፍ አንስታለች ይሄ ትልቅ ምሳሌ የሚሆን ነው ሰዓድ ከእሱ ጋር ረሱል ስለ ሰለም ወንድማመች ካደረገቸው በኋላ ሰዓድ ምንድን ያደረገው ና አለው ሁለት ትልቅ እርሻ መሬት አለኝና ከሁለት አንዱን ደስ ያለህ ውሰድ ነው ያለው ትልቁን ለራሱ አስቀርቶ ትንሹን ወይንም የለማውን መሬት ለራሱ አስቀርቶ ያለማውን መሬት ውሰድ አላለውም አንተ ደስ ያለህ ውሰድ ነበር ያለው ደግሞ ሁለት ሚስት አለኝ ከሁለቱ ሚስቴ አሳይሃለሁ አንተን ደስ ያለችህን ያማረችህን ጠቁመኝና ፈትቼልህ እሰጥሃለሁ ነበር ያለው እንጂ ከሁለቱ ትንሽ የምታስቀይመዋል ወይንም በጸባይ አስቸጋሪ የሆነችዋል እቺን ውሰድና አግባ ምናምን አላለውም። አንተ ምርጥ ነው ያለው። እና እንግዲህ የሚጠበቅብን ደግሞ ሰደቃም ስንሰጥ እንደዛ ነው። ካለን ላይ ነው ምንድነው ጨክነን ነው መስጠት ያለብን ማለት ነው። ባንክ ያስቀመጥነው ለመስጊድ፣ ለዳዕዋ ስራ፣ ለሰደቃ፣ ለተቸገሩ፣ ለየቲሞች አውጥተን ነው እንጂ መስጠት ያለብን እኛ የማንፈልገውን ነገር መስጠት አይጠበቅብንም ማለት ነው። እንዳውም አንድ ለማኝ አለ የገባው ይመስለኛል። ይሄ ለማኝ አካሄድ ምን ነው ብዙ ጊዜ የሚለው ሲለምን ማለት ነው። ማነህ friend ወንድሜ፣ እስቲ የማትፈልገው አምስት ብር ካለ ስጠኝ እያለ ነው የሚጠይቀው። ለምን የሰው ልጅ ብዙ ጊዜ የማይፈልገውን ነው እንጂ የሚሰጠው የሚፈልገውን አይሰጥምና ምናልባት የማይፈልገው አምስት ብር ካለው ይሰጠኛል በሚል አጠያይቅ ነው መሰለኝ። እንደዛ እያለ ነው እንግዲህ የሚጠይቀው። እና እንግዲህ ሰደቃ መስጠት ያለብን ከመሞታችን በፊት ከጣረሞት በፊት መሆን አለበት። ጣረሞት ላይ እንሰጣለን ብለን ዋጋ የለውም። ምክንያቱም ጣረሞት ስትመጣ ነው የሰጠነው ያን ነገር። ጣረሞት ላይ ባልሆን ኖሮ አልሰጥም ነበራ። ጣረሞት ላይ ከሆንም ያን ነገር ስለማንፈልገው ካሁን በኋላ ሰደቃ ይሁንልን ብለን አስበን ይሆናል። ይሄ ግን ካላህ ዘንድ ምንም ዋጋ የለውም። የውመልቂያምም ከመጣ ምንም ዋጋ አይኖርም። እዛው እንደበሰበሰና እዛው ዜሮ እጃችን ወተን ነው የምንቀረው ማለት ነው። በዚህ አጋጣሚ አንዴ በዚህ ከተማችን የሆነውን ነገር እንገራቸው። አንዱ ሀብታም ነው። አንዱ ደግሞ ምንም የለውም። ወጡ ጓደኛሞች ናቸው እና አንዴ ታዲያ ይሄ ድሃው ይመጣና ሀብታሙን ጓደኛውን ይጠይቋል። ባክ ትንሽ እንዲህ ቸግሮኛልና እስቲ ትንሽ እንደዚህ ብር ነገር እንድትሰጠኝ ፈልጌ ነው ይለዋል። በዚህ ጊዜ ታዲያ ሀብታሙ ሰውዬ ለጓደኛው ምን ይለዋል? ምንም የለኝም፣ ምንም ሰጥህ ነገር የለም፣ ስራውም ሰሞኑን ቀዝቅዟል፣ ምናምን ሆኗል፣ እንደዚህ እንደዚህ ነውና ምንም የለኝም ይሏል። በእርግጥ እንግዲህ እኮ ስራውም ሊቀዘቅዝ ይችል ይሆናል ግን በብዙ ሺ የሚቆጠሩ ብሮች ባንክ ቤት እያለው ነው እንግዲህ እንደዚህ ያለው ሰውየው። ከዛ በኋላ ይሄዳል። አሁንም ዞሮ ዞሮ ግራ ሲገባውና መላ ሲያጣ እንዲሁ ይመለስበታል። ወደዚህ ሀብታም ጓደኛው ይመጣና እሺ በቃ ስጦታ አይሁንና በብድር መልክ ስጠኝ፣ አላህ ከፈቀደ የሆነ ጊዜ ሰርቼ እመልስልሃለሁ ይሏል አሁንም ስራ እባክህ አቁሜ የራሱ ያው ደብሮኛል ስራው ምናምን ምናምን ምናምን ላለመስጠት ብዙ ብዙ ብዙ ምክንያት ያቀርባል ማለት ነው። ምሽት ላይ ነበርና በዛው እየቆሙ ግርዶሽ ይመጣል። እንግዲህ ይሄ ታሪክ እውነተኛ የሆነ ነገር ነውና ጨረቋ ትጋረዳለች ማለት ነው። እንግዲያው ግዶሽ በፈለገው ሰዓት መከሰት ይችላል። ይሄ እንግዲህ የተከሰተው ከዚህ ታሪክ ጋር ምንም አያይዘውም። በራሱ ጊዜ አላህ ግዶሽን አመጣና ጨረቋን ጋረዳት። ታዲያ በዛን ሰዓት ሙሉ ጨረቃ ሆኖ እንግዲህ ቀን ሆኖ እያለ ድንገት ጨረቃዋ እየጠቆረች እየጠቆረች ግማሽ ሆና ጥፍት ስትል እንግዲህ ምንድነው የሚሰማቸው? ሰው በጣም ይደነግጣልና በዛን ሰዓት እንግዲህ ምንድነው ነው የመሰላቸው? በቃ የውመል ቂያማ እየተከሰተ ነው የመሰላቸው። በዚህ ጊዜ ታዲያ ሀብታም ሰውዬ ምንድን ነው ያለው? ጓደኛውን ጠርቶ ቅድም ምንድነው ያልከኝ? አበድረኝ ያልክ ወይንስ ስጠኝ ነው ያልኩኝ። እንደውም እንካ እኔ አልፈልግም ስንት ነበር የጠየቀኝ እንካ እንካ ብሎ እና ውሰድ ምናምን ይሏል ማለት ነው። እዛው መደብር ውስጥ ቁጭ ብለው በዚህ ጊዜ ታዲያ ሰውየው ምን አለ? እንደውም የወሙል ቂያማ አንዴ መታለች፣ አንዴ ከመጣ ብድርም ስጦታም አልፈልግም ይቅርብኝ ይለዋል ይባላል። እና እንግዲህ ከዚህ በስተጀርባ ትምህርት አለ። ከሰጠን የምንፈልገው ነገር መስጠት አለብን ለማለት ውድና የተከበራችሁ የፈንጌም ሬዲዮ አድማጮቻችን አሁን ለዛሬ ይዘንላችሁ የመጣነው ሁለተኛው ፕሮግራም እንሰማለን። ይህ ፕሮግራም እንግዲህ እኛ ወንዶች ከሴቶች ጋር በመተባበር ማገዝ ያለብን ነገር እንዴት እንግዲህ ማገዝ እንዳለብንና ይህም ሸሪዓችን የሚያስገድደን ነገር መሆኑን ኢንሻአላሁ ተዓላ የሚያስተምር ትምህርት ነው። ልዩ ዝግጅት ነውና አሁን በቀጥታ ወደ ልዩ ዝግጅታችን እናመራለን። አሁንም ቆይታችሁ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ይቆይ የሚለው አክብሮታዊ ግብዣችን ነው። የተከበራችሁ የፈንኪም ሬዲዮ አድማጮች ይቅርታ እንግዲህ ዛሬ ጉንፋን አለብኝ። እኛ ወንዶች ሚስቶቻችንን እህቶቻችንን እንዴት ነው ምግብ ምናምን ሲሰሩ ማገዝ ያለብን በሚለው ርዕሳችን ዛሬ እስቲ እኔ ሳምቡሳ በመጠቅለል እንዲሁም በመጥበስ እሞክራለሁ። እዚህ ጋር ናዲያ አብዲ አለች፣ ሳምቡሳውን እየጠቀለለች ነው። ያው እንደምትሰሙት እንግዲህ እየጠበስኩ ነው አሁን እኔ ሳምቡሳውን ይኸው አዎ እንግዲህ ያው ጭፍ ያለ ነው እየሰማችሁት ነው። ሳምቡሳው እየተጠበሰ ነው። ብዙ ጊዜ እኛ ወንዶች እንግዲህ ሴቶችን እንጨቁናለን። ምክንያቱም ስራ ላይ አናግዛቸውም። በተለይ በረመዳን ወቅት ደግሞ ረመዳኑ ራሱ ለወንዶች የመጣ ነው የሚመስለው። ምግቡን ይሰራሉ፣ ቤት ያጸዳሉ፣ እቃ ያጥባሉ። እኛ ተኝተን ተነስተን ሰግደን እንደገና ተኝተን ተነስተን ሰግደን አፍጥራ ብቻ በልተን ከዛም ወደ ተራዊህ መሄድ ነው። እነሱ ከአፍጥራ በኋላም ይሄንን እቃ ሲያጥቡ ተራዊህ አይሄዱም። ስለዚህ እኛ ወንዶችም ከነሱ ጎን ቆመን ማገዝ እንዳለብን መልእክቴን አሳልፋለሁ። ውድ የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን እዚህ ጋር ሁለት ባለትዳር ወንዶች አሉ። እስቲ በቅድሚያ ከአንደኛው እንጀምራለን። እስቲ ስሙን በማስተዋወቅ እንጀምራለን። ስሜ ሁሴን ዘከሪያ ይባላል። የት ነው የምትኖረው? እዚሁ ምስራቅ አድርጌ ጉርሱም ወረዳ ባለትዳር ነህ? አዎ ባለትዳር ነኝ። አሁን ወቅቱ እንግዲህ እንደምታውቀው የረመዳን ጾም ነው። የረመዳን ጊዜ ደግሞ ብዙ የሚሰራ ስራዎች አሉ። አፍጥራው ምናምን አለ። ከዛ ውጪ ደግሞ የዒባዳ ስራዎች አሉ። ብዙ ጊዜ ታዲያ የምናየው ምንድነው ሴቶች የቤት ስራውንም አፍጥራውንም እራቱንም ሲሰሩ ይውሉና ማታ ላይ ደግሞ ወደ ትራዊህ አይሄዱም። ለምሳሌ እንዴት ነው ባለቤትን ታግዛታለህ በዚህ ስራ ላይ? ለምሳሌ አሁን እኔን ብነግርህ እኔን ብዙም ያ ብዙም አላግዛትም፣ ግን የተወሰነ ነገር አግዛታለሁ። ምን ምን ታግዛታለህ ለምሳሌ? ቤት በመጥረግ ቤት በመጠረግ በመጥረግ ብቻ እንጂ ያው ሳምቡሳ ምናምን ማድረግ አልችልበትም። ለመለማመድ ሲል ለምሳሌ ከሰው መማር አትችልም? አይ አቃተኝ፣ ሞክሬው አቃተኝ። እሺ ወደ ማታ ላይ ተራዊ ያው ትሄዳለህ አንተም እኔም እላለሁ እዚህ አብረን ሰገልን አንድ ላይ አንድ ላይ እንላለን ባለቤት ትሄዳለች ትሄዳለች አንድ ቀን እንትን ብላ አታውቅም ቀርታ አታውቅም አታውቅም ማሻአላ ስለዚህ እሷም ይሄን ተራዊ ሰላት እንድትሰግድ የራስን አስተዋጽኦ ታደርጋለህ ማለት ነው ጠንካራ እሷ ራሱ ከኔ ጠንካራ ነች አይ ማሻአላ በዚህ በኩል ደግሞ አንድ ባለትዳር ወንድማችን አለ በቅድሚያ እስቲ ስሙን በማስተዋወቅ እንጀምራለን ስሜ መሐመድ ወጋየው እባላለሁ መሐመድ ወጋየው ወደ እስልምና ተመልሰህ የመጣ ወንድማችን ነው መሰለኝ አዎ ማሻላ እንግዲህ ወቅቱ ያው እንደምናውቀው የረመዳን ወር ነው። በዚህ ጊዜ ደግሞ ያው ሴቶች ብዙ ጊዜ ስራ ይበዛባቸዋል። አፍጥራ ይሰራሉ፣ እራት ይሰራሉ፣ ምግብ ይሰራሉ፣ ቤት ይጠርጋሉ፣ ዕቃ ያጥባሉ። በዚህ ምክንያት እንግዲህ ብዙዎች ወደ መስጊድም ለስራ ሳይሄዱ ይቀራሉ። በቅድሚያ እስቲ ታግዛችኋል አንተ ቤት ውስጥ? አዎ በጣም በጣም አግዛታለሁ። ምን ምን ነው እንግዲህ ታግዛት ያው ቃጢራ ስለማድር ጠዋት እንቅልፌ ሳይመጣ በፊት እቃ በማጠብ ቤት በማስተካከል ልጆቹን በማስነሳት ቁርስ በመስጠት ውሃ በማስቀዳት በተለያዩ ነገሮች አግዛታለሁ። እንግዲህ ጾም ነው መዋሸት አይሻልም። ከዛ ውጪ ደግሞ ባለቤትህ ከጎንህ ቁጭ ባለች እሷን እንጠይቃታለን። አዎ ጠይቃት ጠይቃት። አየህ ጀዛኩሙላሁ ኸይረን ሰላት ላይ ሳ እንዴት ነው ባለቤት ወደ ተራዊህ የሚሄድ አብራችሁ የሚሄድ ነገር እንዴት ነው? አዎ ተለያይተን ነው የምንሄደው። እሷም በፊና እኔም በፊና ነው የምሄደው ከጓደኞቿ ጋር። ልጆች አላት። ልጆቿን ያው ቤተሰቦቿ ጋር ነው የምታስቀምጠው። እናቷ ነው የምትይዝላት። ውድና የተከበራችሁ የፈንክ ሬዲዮ አድማጮቻችን ዛሬ እንግዲህ ያው አንድ ቤት ዱብ ሆናል። አፍጥራው እየተሰራ ነው። ሳምሳውም ባንጊያውም ካካውም እየተሰራ ነው። ወንዶቹም እዚህ ያው እያገዛችሁ ነው። በተለይ ያው ወንድማችን ሁሴን እየጠበሰ ነው በአሁኑ ሰዓት። ምን ነው ይሄ የሚባለው? እየጠበስከ ያለው ነገር ይሄ ካካ ይባላል። ካካ ከምንድን ነው የሚሰራው? ከደቂቃ ከዘይት ከስኳር እንቁላልም አለበት። እንቁላልም ጨምርበታል። አሁን ያው እንግዲህ ሳይ እየጠበስከው ነው። በደንብ ብሷል ግን በስሏል፣ በደንብ በስሏል። ምናልባት ጥሬ እንዳታስበላም ብዬ ነው ያልኩት። የረዳች ነው እህትም የረዳች ነው፣ እሷም የረዳች ነው። እሷ ደግሞ ያው ሳምሳውን እየጠበሰች ነው። አዎ ባለቤት እየጠቀለለች ነው። ሳምሳውን ሳም መጠቅለል ትችላለህ? በጣም ይከብዳል። ብዙ ጊዜ ሳምሳውን መጠቅለል ትችላለህ? ላሳይ። አዎ እሺ፣ ታሳየኛለህ። ያሳያለሁ። አይ እንዴ እንዴ። እዚህ ጋር ደግሞ አንድ እህታችን አለች ያው ሳምሳውን በመጠቅለል ላይ busy ነች። በቅድሚያ እስኪ ስማን ታስታውቀን። አሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ናዲያ አብዲ ይባላለሁ። ይሄ ወንዶቻችን ዛሬ እያገዙን ነው። በጣም ደግሞ ባለቤቴ በጣም በጣም በጣም ጥሩ ሰው ነው። ያው ሁሉም ነገር ይችላል። ከኔ ጋር እየሰራ ነው። ግን ካካው ተቃጠላ ተቃጠለ እየተባለ ነው ተቃጠለ እያወራ ነበር ከሷ ጋር እያወራ ነበር። አስተካክለው መጥፋሻውን አራረረ አሞድ ቤት እሺ እዚህ ጋር እንግዲህ ያው ሁሴንም ቀልቡ ወደኛ ስለመጣ ነው መሰለኝ አረረበት እና እንዴት ነው ባለቤትሽ መጠቅለል ይችልበታል? ሳምሳ ምናምን? ኧረ በጣም በጣም እያገዘኝ ነው። አታይ ማን ነው ያስተማረው? አንቺ ወይስ እሱ ራሱ ነው እኔ ነው ያስተማርኩት። ማሻአላ እንግዲህ ሁሴን እዚህ ጋር ካካው ያረረበት ይመስላል። ምድጃውን አነሳው ከእሳቱ ላይ አይ እን ከሰል ተጨምሮበት ከሰል ተጨምሮበት ነው ሳላው ከሰል ተጨምሮበት እሺ እኔ እንግዲህ ምናልባት የሙያ ነገር መስሎኝ ነው አዎ ከሰል ተጨምሮበት እንዲጀም ሳምቡሳ እየጠቀላኩ ነው ሳምቡሳ ወደ ነው አጠቃላሉ አይ አው ሁሉም እኔም እንደዚህ ነው ማቃው አዎ እንደዛ አድርገው ነው ከዛ በኋላ ስጋውን ጨምሪበት ጨምርለት ስጋውን አይ እሺ በቃ ደቂቃውን አስነካው ያው ቆሻውን አስነካዋለሁ በእጅ ነካና አርገው ከዛ በኋላ ታጣብቃለህ። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እንግዲህ ያው የሬዲዮ ፕሮግራም ስለሆነ ነው እንጂ የቲቪ ፕሮግራም ቢሆን ኖሮ ያው ሴርሞኒኑ ታዩት ነበር፣ ማየት ትችሉ ነበረ። ወንድማችን ሁሴን ሀሪፍ በሆነና አስደናቂ በሆነ አጠቃለል ማለት ነው ተኩኖበታል። በዛ እየጠቀለለው ነው። ሳምሳውንም እየጠበሰ ነው፣ ካካኑም እየጠበሰ ነው በአንድ በኩል። ታዲያ ምንድነው ያው ወንዶች ብዙ ጊዜ ከእህቶቻችን ጋር እንዲሁም ከባለቤቶቻችን ጋር ሆነው አንዳንድ ስራዎችንም መስራት እንዳለባቸው ነው እንግዲህ ከዚህ የምንገነዘበው። እዚህ ጋር ደግሞ ባለትዳሮቹ እህታችን ሙራዩ አለች። እስቲ በቅድሚያ ወደ ሙራዩ አሰላም አለይኩም ወራህመቱላሂ ወበረካቱ። ሙራዩ አብዲ አብዱሌ ይባላለሁ። ጾሙ በጣም ጥሩ ነው። የኢባዳ ያድርግልን፣ አላህ ይቀበለን። ጾሙ በጣም ተመችቶሻል? ተመችቶኛል። ማሻአላ እንግዲህ አሁን አሁን አንቺንም ያገኘሁሽ ያው እየጠበሽ ነው። እየጠበሽ አፍጥሮ ምናምን ነገር እየሰራሽ ነው? አዎ እየሰራው ነው። ምን ነው ባለቤትሽ ባለቤትሽ አያግዝሽም እንዴ? እንዴ በጣም ነው የሚያግዘኝ ባለቤቴ። በጣም ጥሩ ሰው ነው። ያው ቅድም መሐመድ ወጋዮ ይባላል። በጣም ያግዘኛል። ይሄን ሰዓት አሁን ልጆቹን እያጫወታቸው ነው። ማሻአላ ሁለት ልጆች አላችሁ እንግዲህ። ልጆች ደግሞ ብዙ ጊዜ እንዲህ ስራ ሲሰራ ወደ እሳትም እየመጡም ሊቃጠሉም ሊረብሹም ይችላሉ። ስለዚህ ቢያንስ ባለቤቱ ቤት ቁጭ ብሎ ልጆች በማጫወትም መተባበር አለበት ነው። አዎ እሱ ልጆቹን ይሄን ሰዓት እያጫወተው ነው። አንቺ ደግሞ ያው እዚህ እዚህ እየጠበስኩ ነው። አሁን ሳምቡሳ፣ ካህካህ፣ ባጊያ፣ ሾርባም ሰራው በቃ ማሻላ። እሺ፣ ከዚህ ስራ በኋላ ደግሞ ማታ ያው አፍትራ መብራት አለ። ከዛ በኋላ እቃ ማጠብ አለ እና እቃ እንዴት ነው ያጥባል ከአንቺ ጋር እኔ እቃውን ሳጥበው አሁን አንዳንዴ ጠዋት ያጥባል እሱ እኔ ማታ ሳጥበው እሱ ለሰላት ይዘጋጃል ልጆቹን ያግዘኛል ከዛም በኋላ ወደ ሰላት እንሄዳለን አብረን እሺ ሰዓት ሳዴት ነው አብራችሁ ነው የምትሄዱት ወይስ እሱ ብቻ ነው ወይስ አንቺ ብቻ ነሽ ስትሄጂ ምናምን አብረን ነው የምንሄደው አብረን ነው የምንሄደው እና ያው ሰላት ላይ አብራችሁ ነው ማለት ነው ስራ ላይ አብራችሁ ነው አዎ ማሻላ እንግዲህ በጣም ደስ ይላል። ወንድም አብዲ ዛሬ አፍጥራው ከኛ ጋር ተጋብዘዋል። አብረንን አየ ጅዛኩም መላፈረ እመጣለሁ። እሺ አላህ ካለና አብረንን ዛሬ አየ አብሽር። ውድና የተከበራችሁ የፈንኪም ሬዲዮ አድማጮች እንግዲህ ያው ዛሬ የምንገኘው የወንድም ማሜ ወጋየሁ እንዲሁም የእህታችን ሙራይ አብዲ እንዲሁም የሁሴን ዘከርያ ቤት ነው። ሁለቱ እንግዲህ ጎረቤት ናቸው፣ ተከራይተው ነው የሚኖሩት። በእነሱ ቤት ነው እንግዲህ የተገኘሁት። አፍጥራውም ሰዓት ስለደረሰብኝ ያው አፍጥራይም ዛሬ እዚሁ ተጋብዣለሁ። እስቲ የአፍጥራው ሁኔታ ደግሞ ኢንሻአላሁ ተዓላ አፍጥራው ሰዓት ምን እንደሚመስል እንቃኛለን። አሁንም ቆይታችሁ ከኛ ጋር ይሁን። يا قرآن نور يا ذكرى عالم لمؤمن وش فكر سلام متاهل امتلاك ورشا طين التبر سلامي ذاك ربنا مرتاحنا لمسقانا سنة هونو فرد إذا متاك الله زند يا بركة يا رحمته يا عبادة يا صالح ሰላት የተውባ አንድነት የሐቅ ወዳጅ ውድና የተከበራቸው የፈንኪም ሬዲዮ አድማጮቻችን አሁን እንግዲህ በወንድም ማሜ ወጋየው እንዲሁም በሙራዩ ቤት ለአፍጥራ ተገኝተናል። ገና እንግዲህ ወደ ቤት እንደገባን ያው አንደኛው የቲቪ አፍሪካ ፕሮግራም እየተሰራጨ ነበር። እዚሁን እያዩ ነበረ። ቤቷ በጣም አነስ ያለች ነች። አልጋውም ያለው እንግዲህ እዚሁ ቤት ውስጥ ነው። ልብስ መደርደሪያውም እዚሁ ቤት ውስጥ ነው። ግን ያው ቤቱ ፍቅር አለበት ማሻላ ፍቅር አለበት ማሻላ። ግን ቤቷ አነስ ያለች ብትሆንም ፍቅር በጣም ተስረፍርፎ ይገኛል። በጣም ይዋደዳሉ እህትና ወንድሞቻችን። እንግዲህ ያው እንደነገርኳችሁ ወንድም ማሜ ወጋየው በቅርቡ ወደ እስልምና የመጣ ነው። ሁለት ልጆች አላቸው። ራህማን ራሂም አልሐምዱሊላህ ይባረክ መርታቱን ያአዋጁን ያወጃጁትን ከሚማር ሽታቱን የእውሩን ያሻቱትን ይለላ ስለላ ከመጋባቻችሁ በፊት ነው የሰለምከው ወይንስ ከተጋባችሁ በኋላ ነው የሰለምከው? ሳንጋባ በፊት ማሜ ነው እንጂ ያው ወንድማችን መሐመድ ነው ሲቆላመጥ ነው እንግዲህ ያው ማሜ እና እንግዲህ ያው ወንድማችን መሐመድ ወይም ማሜ ወደ እስልምና የመጣው ሁለቱ ከመጋባታቸው በፊት ነው። ለማንኛውም ጨዋታችን ይቀጥላል። እዚህ ጋር ያው ሾርባው ቀርቦልኛል፣ እዚህ ጋር ሳምቡሳውም ቀርቦልኛል፣ እዚህ ጋር ካካውም አለ፣ ባጂያውም አለ። እንግዲህ ያው እየበላን ነው እንግዲህ በጣም ይጥማል፣ በጣም ይመቻል። ይህን ማነው የጠበሰው? ኑሮ አብዲና ናዲያ አብዲ ማሻላ እንግዲህ ያው በጣም ይጠባል ይመቻል ብቻ እየበላ ነው ሁሉም አሁን እየጠገብኩ ነው ብላ ብላ ነው በጣም ከመጠን በላይ ይሆናል ይሄንን ብላ በጣም አሪፍ ነው አዎ እንግዲህ ያው እየበላን ነው። ሲበላ ደግሞ ያው በልኩ መሆን አለበት። ከመጠን በላይ ከተበላ አንደኛ ለበሽታ ሊያደርግ ይችላል። ከዛ ውጪ ደግሞ ሰላቱ ተራዊህ መስገድ ሊያቀት ይችላል። ስለዚህ ያው በመጠኑ እየበላን ነው። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን እንግዲህ አብረን እንብላ ነው የምንላቸው። ወንድም ማሜ ቤተሰብህን በምንድን ነው የምታስተዳድረው? በረዳትነት መኪና ላይ ነው የምሰራው። እምባ ነኝ፣ የሰው ተቆጣጣሪ ነኝ። እዛ መኪናውን እኔ የምቆጣጠረው ከአወዳ እስከ ወጫሌ ነው የምሰራው። በዛ ቤቴን አስተዳድራለሁ። ማሻላ እንግዲህ ደስ ይላል። ይብዛም ይነስም በምታገኘው ነገር ያው ከቤተሰብ ጋር ደስተኛ ናችሁ። ያው ሸሪያውን በሚፈቅደው መልኩ እየኖራችሁ ነው። አዎ አዎ። ለምሳሌ ይሄ ጎደለ እንደዚህ ግዛልኝ ምናምን እያለች ቤት አታስቸግርም። እሷ አታስቸግርም። ያው እኔው እያየሁኝ የጎደለውን በጎደለበት እሞላለሁ ነው ራሴ። ካሌለኝም ያው አታስቸግረኝም። ካለ አለ፣ ከሌለም የለም ነው የለም ነው። አዎ ማሻአላህ፣ በጣም ደስ ይላል። እንግዲህ ይሄ ለሌሎችም ወንድም እህቶች ያው ትምህርት ይሆናል ብለን ተስፋ እናደርጋለን። በዚያው አጋጣሚ እስቲ ለበላቴ ልጆች ይሄ ጎደለ ይሄ ለምን አልተገዛም፣ ይሄ ለምን አልሆንም እያሉ ለሚጣሉት መልእክት ካለ ያው ካለ አለ ነው፣ ከሌለ የለም ነው። ያለውም ያረጋል፣ የሌለውም የለውም። በፍቅር ያንን ቦታ በፍቅር ይተካዋል። ማሻአላ እና ያው ጀሳ ጀዛከላሁ እሱ ለምሳሌ ኖሮት ከባለቤቱ የሚደብቀው ነገር የለምና ባይኖረው ነው እንጂ ባይኖረው ነው። አይ ጀሳ ጀዛኩምላሁ ነው። لاكورنا ويا اذناته نعلم برحة نعلم حابته هدم كايل تكوت بايت وبالي بازلين به بمؤمن لب متعبرة وداسة وبع لأخيرا لأخيرة يم يسوى به ملكم لأخيرا لأخيرة يم يسوى به ملكا سرة غيره بممتاز دفلونا تزاقشتن تبكنا أهلا بك يا رمضان خير الشهور خير الزمن أهلا بك يا رمضان خير الشهور خير الزمان الحمد لله مسكان لله نعم ولا سفاه المولى الحمد لله مسجانا لله نعم مولى سفا اللهم صل على محمد وآل محمد يا مسلمين صلوا عليه صلى الله عليه وسلم ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ነው። የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢን አሁንም ተመልሰን መተናል። ውድና የተከበራችሁ የፈንክም ሬዲዮ አድማጮቻችን እስካሁን እንግዲህ እየተላለፈላችሁ ባሉት ፕሮግራሞች ዘና ፈታ ፏብትን እንዲሁም ቁም ነገር እየጨበጣችሁ እንደሆነ ተስፋ እናደርጋለን። ቀደም ካለው ፕሮግራም እንግዲህ ብዙ ነገር ተምራችኋል ብለን ተስፋ እናደርጋለን። በተለይ ወንዶች እኛ ወንዶች ሴቶቻችንን በተለያዩ መልኮች በተለያዩ መስኮች እነሱንም መርዳት እንዳለብን ይሰማናል ኢንሻአላሁ ተዓላ ወጥ ከመስራት ይሁን እንጀራ ከመጋገርም ይሁን አንድ ወንድ እንግዲህ ዛሬ ኩሽና ስለገባ የሱ ክብር አይቀንስም ቢጨምር እንጂ አንዳንድ ሰዎች አሉ እንዴት ወንድ ሆነ ኩሽና ትገባለህ እንዴት ወንድ ሆነ አንተ ሊጥ ታቦካለህ የሚሉ አሉ ይሄ ኋላ ቀርነት ነው ይሄ ለሰዎች ልጅ ደረጃ ይቀንሳል እንጂ አይጨምርም ምክንያቱም ሱልጡን ማለት እንዲያን ነገሮችን መስራት ከቤተሰብ ጋር መስራት ለእህትም ይሁን ለወንድምም ለእናትም መስራት ስልጡንነት ነውና ማንኛውም እንግዲህ በተቻለን አቅም ከሚስቶቻችን ጋር ከእህቶቻችን ጋር ከእናቶቻችን ጋር ሆነን እንዲህ አይነቱ ስራ መስራት አለብን ለማለት ነው። በዚሁ አጋጣሚ ለዚህ ፕሮግራም የተባበሩንን እህቶቻችንን ማሜ ወጋየው፣ ሁሴን ዘከሪያ፣ ሙራዮ አብዲ እንዲሁም ናዲያ አብዲን በአላህ ስም ከዛ ደግሞ በፈንኪም ሬዲዮ ስም ከልብ አመሰግናቸዋለሁ። እንዲሁም አፍጥራ ጋብዞኝ ዛሬ ከነሱ ጋር አፍጥራን ስላደረኩኝ ማለት ነው። እንዲሁ አላህ ይጨምርላቸው ጀዛኩም ላሁ ኸይረን ብያቸዋለሁ። ውድና የተከበራችሁ የፈኪም ሬዲዮ አድማጮቻችን የአራተኛውን ዙር ጥያቄ አሁን ላቅርብላችሁ። ኢንሻአላህ ተዓላ የሶስተኛውን ዙር የመላሾቹንና የጥያቄዎቹን መልስ ደግሞ የፕሮግራሙ ማብቂያ ላይ ይዤላችሁ የምመጣ ይሆናል። እንግዲህ ዙሩ እየጨመረ በሄደ ቁጥር ጥያቄዎችም ትንሽ ጠጠር ከበድ ያለ ነው የሚሉት። የዛሬውን እንግዲህ ሶስት ጥያቄዎች ማቀርብላችሁ ከሀያት ሰሃባና ከሲራ ነው። የአንደኛ ጥያቄ በእስልምና ውስጥ የተወለደው የመጀመሪያው ሰሃባ ስሙ ማን ይባላል? የሁለተኛው ጥያቄያችን ጥቂት ገንዘብ መሰል ጠጠሮችን ከሰበሰበች በኋላ ለካህዲው አያቷ ያሳየችው ምርጥ ሰሓቢት ማን ትባላለች? ሶስተኛው ጥያቄያችን ደግሞ በህመም ጊዜ አንድ ሰው ከታመመና ሆስፒታል ገብቶ ግሉኮስ ቢሰጠው ያ ግሉኮስ ጾምን ይሰብራል ወይንስ አይሰብርም? የሚሰብር ከሆነ ጾምን ይሰብራል ትላላችሁ፣ የማይሰብር ከሆነ ደግሞ አይሰብርም ትላላችሁ። የዛሬው የአራተኛው ዙር ጥያቄዎቻችን እነዚህን ይመስላሉ። አሁን በቀጥታ ወደ ዛሬው የመጨረሻ ፕሮግራማችን እናልፋለን። ይህ ፕሮግራም በሼህ አብዱልዋሂድ ነስረዲን ሲታለፍልን የነበረው ተካታይ የረመዳን ትምህርት ነው። በዛሬው ፕሮግራሙ እንግዲህ ከባለፈው እየቀጠለ ጾምን የሚያበላሹ ነገሮች እያለ ሲያስተምረን የነበረው ነው።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 ቆይታ አላችኋለሁ። ረመዳን ረመዳን ረመዳን عندك دوما قريب الحمد لله الذي فرض على جميع المسلمين أن يتفقهوا في أمر دينهم والنبينا عليه الصلاة والسلام حث على تفقه وتعلم العلم حيث قال النبي عليه الصلاة والسلام ما يريد الله به خيرا يفقهه في الدين አላህ ስብሓን ወተዓላ ግዴታ ተደረገብን ይላሉ። የማያውቁትን ከዲን በማወቅ በእኛ ላይ ግዴታ አደረገና አገራለን። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በማነሳሳት ዒልምን በመማር ላይ አህካሙል ፊቅህን በመማር ሲያነሳሱ እንዲህ ብሎ ነበር። መን ዩሪድላሁ ብሂ ኸይረን አላህ መልካም ያሻለትና በላጫችሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም አላህ መልካም ያሻለት ሰው የዲንም የዱንያን የአኼራንም መልካም ያሻለ ሰው ዩፈቂሁ ፊዲን ዲን በመማር ላይ አላህ ያነሳሳዋል፣ እንዲማር ያደርገዋል አሉ። ኸይራችሁ አንድ ሰው የዱንያን የአኼራን ኸይር የሚወፈቀው አተፈቅሁ ፊዲን ወተዓሉሙ ልዕልም ሸርዒ ነው። አላህን ባገራለት ትምህርትን በመማር አህካሙ ሲያምንም ዛሬ ታዲያ ከመካከሉ አንዱ ሲሆን በዒባዳዎች መካከል እያንዳንዱን ዕለታዊ ከሚያደርጋቸው፣ አመታዊ ከሚያደርጋቸው እንደዛውም ደግሞ ባገራለት ጊዜ ተወዳጅ የሆኑ ሱናዎችን በሚሰራ በሆኑት ዒባዳዎች ደግሞ አህካሙን ማወቅ ግዴታ አለበት ይላሉ። ጾም የሚያበላሹ ነገሮች ምንድን ናቸው? አሁን የሚያበላሹትን ነገሮች ብቻ እየተናገርን እናልፋለን ማለት ነው። ስድስተኛው ማስታወክ አውቆ ትውከትን ከራስ ማምጣት። ለምሳሌ ኢራባ የበላው ወይንም ስሑር ላይ የተጠቀመው ምግብ ሳይስማማው ቀረ እንበል። ከዛ ቀን ላይ በጣም ወይ ቢዩ አንዳንድ ሰው እጁን ጥሎበት ሊያስወጣው ይፈልጋል፣ ወይንም ደግሞ ራሱ ገፍቶ ሊመጣበት ይችላል። هي أي أن يتقيأ الإنسان ما في بطنه حتى يخرج من فمه አንድ ሰው እጁን ጥሎበት ከአፉ አስገብቶ በሆዱ ያለው ሁላ ካወጣው የዛኔ ታሞ ከሆነና ራሱን በዛ አይነት እድ ይሻለኛል ፍውሴ ለኔ ነው ብሎ እንደዛ ነው ብሎ ካሰበ ለምን አንድ ጊዜ አባበክር ረዲየላሁ ዐንሁ አንድ የእሳቸው ባሪያ ምግብ ሰርቶ አሰጣቸውና ተመገቡ። ያ አባበክር አላቸው፣ አንተ ሰው ይሄን ምግብ ከምን አምጥቼ ምን ሰርቼ አግኝቼ እንደመጣውና ምግቡን እንደሰራው ታውቃለህ ወይ አለ። ያገኘሁት ምንድነው ሲለው ጊዜ ያኔ እንግዲህ ድግምት በመስራት ትንሽም እውቀት ነበረኝና ለአንድ ሰው ድግምትን ሰርቼ ኳንነት ሰራውና አራፍነትን ሰራውና ይህንን ኡጅራ አግኝቼ ነው እኮ አሉ። አባበክር በጣም ደነገጡና ወደ ሆዳቸው በሐራም የተገኘ ገንዘብ ስለገባ እጃቸውን ወደ አፋቸው አስገብቶ አስታወቁት፣ አንድም በሆዳቸው ሳይቀር። ይሄ ለአላህ ያላቸው ፍራቻ ነው። መቼም እነሱ ካወቁትም በኋላ ቢሆንም አላህ አይጠይቃቸውም ነበር። ወላኪን ወደ አካሌ ወደ ሆዴ ሐራም የሆነ ነገር እንዲገብቶ እኔስ አላህ ፊት አላህ ምን ይለኛል ከማለት የአላህ ፍራቻ ስለነበራቸው እጃቸውን ጥሎ አስታወቁት አሉ። ሰው ሐራሙን ገብቶበት በእንደዛ ካደረገ ምንም የተጠላ አይደለም። ወላኪን በሽታ ይዞትም ደግሞ ያን ነገር ማውጣት ካለብኝ ብሎ ደግሞ ታሰበና ወደ አፉ አስገብቶ ካወጣው ጾሙ ይበላሻል። ላ ሐረጅ አለይህ በእንደዛ አይነት ይሆናል አሉ ወላኪን من استقع عمدا فليقضي في الحديث البخاري በቡኻሪ በተዘገበው ሐዲስ መንስተቃ አንድ ሰው ካስታወከ አውቆ እሱ قضاء አለበት አሉ። እንደውም የተከለከለ ነው ማስታወክ እጅን አስገብቶ በጾም ማለት ومن ذرعه እሱን ደግሞ አሸንፎት ወይንም ትኩረት መጥቶ ብቻ በትኩረት በሽታ ተይዞና ካስታወከው እሱ فلا قضاء عليه ጾሙን በሆዴ ያለ ነገር ሁላ ወጣ፣ አቅምም ያንሰኛል፣ መብላት አለብኝ ካለ ለሱ رخصة አለው፣ በሽተኛ ነውና አቅም አነሰው። ወላኪን ጾሜን እውላለሁኝ እችላለሁ ብሎ ደግሞ አቅሙን ራሱ ካወቀና ጾሙን በእንደዛ ከዋለ ጾሙ ይሞላለታል። ስላስታወቀ እሱን አሸንፎት የመጣ ከራሱ ያልመጣ ትውከት ጾምን አያበላሽም። ወላኪን ለዛ ሰው ሩክሳ አለለት። ምን ዑዝር አለው? ማፍጠር ይችላል። ያንን ዕለት ከዛ ቀዳውን መክፈል ይችላል። ወከዛሊከ ልክ እንደዚሁም ሰባተኛ የተጠቀሰው ወሁወ ኹሩጁ ደሙ ቢልሒጃማ ደምን ጎጂ የሆነ ደምን ከአካል ማስወገድ ፈልቀውሉ ነቢይ ዓለይሂ ሰላቱ ወሰላም በረሱል ሰለላሁ ዓለይሂ ወሰለም በቡኻሪ በተዘገበው ሐዲሳቸው አፍጠረ አልሓጅም ወልማሕጁም አፍጠረ አልሓጅም አንድ ሰው ከአካሉ ጎጂ ሆነ እንደሚያስወገደ ሰው ቢጠሪቀቲል ሒጃማ እሱ ጾሙ ተበላሸ። ያንን ደምን የሚያስወግድ እንደዛ አይነት ህክምናን የሚሰጥ ሰውዬም ጾሙ ተበላሸ። እንደዛውም ህክምናው የተሰጠውም ሰውዬ ሁለት ሰዎች ናቸው እዚህ ላይ የተጠቀሱት። ያንን አገልግሎት የሚሰጥና አገልግሎቱን የሚጠቀሙት ሁለቱም ጾማቸው ይበላሻል አሉ። ሐዲሱል ቡኻሪ ነው። በሌላ ዘገባ ደግሞ ምን የሚል አለ? የዚህ ተቃራኒ የሆነ ሐዲስ ኢህተጀመ ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ ሳኢም፣ የአላህ መልእክተኛ ከአካላቸው ሒጃብን አስደርገዋል አሉ። ወይንም ጎጂ የሆነን ከአካል አስወጥቷል። በእንደዛ አይነት በልሒጃማ ተጠቅሟል። ይህንን አይነት የፍውስ አይነት አሉ። ይሄንን የተጠቀሙት ጾመኛ ሳሉ ነበር አለ። ይሄ ሐዲስ እንዴት ይታያል ሲባል ዑለማዎች ታዲያ ምን ይላሉ? አንዱ ይፈቀዳል ረሱልም ተግብሮታል ይላል። አንደኛው ደግሞ እንደውም የሚሰጠውና የተደረገውም ሰውዬ ሁለቱም ጾማቸው ይበላሻላል። ኢጅማዑል ሐዚል ሐዲሰይን ሁለቱ ሐዲሶች ኢጅማዕ ሲያደርጉ አንድን ሰው ደም ከአካሉ ሲያስወጣ ወይንም ያ ሰውዬ ደግሞ ይህን አገልግሎት ሰጠ የተጠቀመው ሰውዬ አቅም ያንሰዋል። ይሄ ለመባል የተፈለገው ይህ አይነት ህክምና በጾም ውስጥ መደረግ የለበትም የተከለከለ ነው ለማለት ነው። ጾማቸው እነሱ ድካምና አካለ ድካምን እንደዚህ ያለ ጾም ጊዜ ድካምን የተለያዩ ነገርን የሚያመጣበትን ሰው በጾም ጊዜ አገልግሎቱን ሊጠቀም አይገባም ከጾም በፊት ወይንም ከጾም በኋላ ለምን በጾሙ ላይ ጉዳቱ ጾም ዋጅብን ጾም አቅም አንሶት ሊተው ስለሚችል አይወደድም ማለት ነው የሚያመላክተው ያሉም አሉ አላኩል ሐል አንድ ሰው በነስር ብዙ ደም ከፈሰሰው ጾሙን አይበላሽበትም ወላኪን እኔን አቅም ያንሰኛል ወይንም የዚህ ደም ብዙ ፈሶኛልና በረሃብ መዋል አልችልም ያለ እንደሆነና በራሱ አቅም መድከም አለመቻል ይታይብኛል። መብላት መጠጣት አለብኝ። የዚህም ደም ፋንታ እንዲተካ አቅም እንዲተካልኝ ብሎ ካሰበ አቅሙ እስኪመለስለት ድረስ ማፍጠር ይችላል። ሩክሳ አለለት። ቀዳ ግን ማውጣቱ ይወጀብበታል ማለት ነው ረመዳን ሲወጣ። ሌላኛው በተለያየ ደም በተለያየ አጋጣሚ የሚሰጥ ደም በተለይ ደግሞ ደም በመለገስ የታመመን ሰው ደም ማሻል ወይንም ደም ካሻው ሙስሊም ደም በመለገስ ይፈቀድለታል ወይ? ነዓም ዑለማዎች ደም መለገስ ይፈቀድለታል። አንድን ህይወትን ለማዳን ደሙን የለገሰ ሰው እንደውም ዓለምን እንዳዳነ ይቆጠርለታል፣ ሰዋብ አለው አሉ በሱ ሰውዬ ደም። ወላኪን ደም መሸጥ የተከለከለ ነው፣ ለመለገስ የተፈቀደ ነው። ወላኪን ደግሞ በጾም ውስጥ ደግሞ ደም መለገስ ብዙ አይበረታታም አይፈቀድም አሉ። ወይንም ላቡዳ አንድ ሰው ታሞ ሳለ ለዛ ሰው ደም ደግሞ ግዴታ የሚያስፈልገው ተብሎ እንደዛውም ደግሞ ያንን ሰው ለማዳን ሲባል ያደም ይለገሳል፣ ጾሙን ያ ሰው ደግሞ ያፈጥራል አሉ። ከዚህ ጋር ተያይዞ ለላብራቶሪ የሚሰጥ ደም ይበቃል ወይ የሚለውም ከዚህ ሊነሳ ስለሚችል እግረ መንገዴን ልመልሰው። ናዓም ዑለማዎች ይስማሙበታል። ለላብራቶሪ የሚሰጥ ደም ጾምን አያበላሽም። ወይንም ደግሞ የስኳር በሽታ test ለማድረግ ጥቂት ከጣት በኩል የምትወሰደው ደም እንደዛውም ጾምን አያበላሽም ይላሉ። وأما الثامن ስምንተኛው ደግሞ وهو خروج دم الحيض والنفاس ለሴቶች የመጣ ሲሆን እሱም حيض ደም በመጣ ጊዜ ጾምን አትጾምም ونفاس ወሊድም ደም በመጣባት በወለደችም ጊዜ እስኪ ቆምና ከዛ እስኪ እስኪጸዱ ድረስ ጾም ላይ አይታዘዙም፣ በ عبادة ሁሉ አይታዘዙም አሉ። المرأة فلقول النبي عليه الصلاة والسلام في المرأة ለሴቶችና በሴቶች ሲያስተምሩ በተናገሩት أليس إذا حاضت لم تصل ولم تصم ስለ ሴቶች ሲናገሩ ሴቶች አላያችሁምን እንዴ ኢዛ ሐደት የወር አበባ በመጣባቸው ጊዜ لم تصل በሰላትም አትገደድም፣ ولم تصم ጾምም አትገደድም አሉ። ወቀድ አጅመዐ አህሉል ዒልም ዐላ አነ ሶውመ ላ ዩሰሑ ሚነል ሐይድ አንዲት ሴት ከ حيض ን በወቅት ሰላት መስገድ ሐራም ነው በሷ ላይ እንደዛውም ደግሞ መስገድም በሷ ላይ የተከለከለ ነው አሉ። እነዚህ ስምንቶቹ ነገር እና ጾምን የሚያበላሹ ሲሆኑ ወከዛሊከ ልክ እንደዛውም ወሃዚህ ልሙፈጠራት እነዚህ የጠቀስናቸው ጾም የሚያበላሹ ነገር ወህየ ሙፈሲዳት ሶም ላ ቱፍሲዱ ጾምን አታበላሽ وهذه المفطرات لا تفسد الصوم إلا بالشروط الثلاثة በሶስቱ ሶስት መስፈርቶች ከሶስቱ አንዱ ካልተከሰተ በስተቀር ጾሙን ራሱ አያበላሽም አሉ። እነዚህ ስምንቱ ነገሮች ራሱ አያበላሹም። ከሶስት አንድ ነገር ከተከሰተ በዛ ሰው ካለ ነው። መስፈርቱ ደግሞ ሶስት ናቸው። ለነዚህ ጾም ማበላሸት ሶስት መስፈርቶች ደግሞ ማሟላት ምን ይሆናሉ? በሚቀጥለው ትምህርታችን የምናየው ይሆናል። ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ይታያል ከቶ ሰላም ሰፍኗል በዓለም በስቶ ረመዳን የቁርአን ወር ይኸው ታየኝ ኢማን ስጀምር ግና ምናለ ብትሆን ከጎኔ ሙሉ ዓመቱን ረመዳን ረመዳን رمضان يا حبيب رمضان رمضان ليتك دوما قريب صلوا على النبي صلوا على النبي صلوا على النبي وبمحمد صلى الله عليه وسلم سلم نبيا ورسولا ሰለላሁ ዐለይሂ ወሰለም አሁንም በድጋሚ ተመልሰን መተናል። ውድና የተከበራችሁ የፈንክም ሬዲዮ አድማጮቻችን ሼክ አብዱል ዋሂድ ነስሩዲን ጀዛኩሙላሁ ኸይረን ብለናል። ጾምን የሚያበላሹ ነገሮች ከባለፈው የቀጠለ እንግዲህ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ኢንሻአላሁ ተዓላ እንግዲህ ረመዳኑ የሚቀጥል ይሆናል፣ እንዲሁም ትምህርቶቹም የሚቀጥሉ ይሆናሉ ማለት ነው። የዛሬው ፕሮግራም ወደ መጠናቀቁ እየደረሰ ነው። ፕሮግራማችንን ከማጠቃላላችን በፊት ግን የባለፈውን የሶስተኛውን ዙር ጥያቄዎች መልስ ልንገራችሁና ከዛም የመላሾቹን ስም እንዲሁም ውጤታቸውን እገልጻለሁ። የአንደኛው ጥያቄ በ2017 የረመዳን ወር ለረጅም ሰዓት የሚጾሙት ሙስሊሞች በየትኛው የዓለማችን ሀገር የሚገኙት ናቸው ነው የሚለው። እንግዲህ በ2017 ከፍተኛውን ሰዓት በመጾም ግሪንላንድ አስመዝግባለች ማለት ነው። 21 ሰዓት ከሁለት ደቂቃ በመጾም ነውና መልሱ ያው ግሪንላንድ ይሆናል። ሁለተኛው ጥያቄ غزوة العسر ወይንም የጭንቅ ሰዓት ዘመቻ ተብሎ የሚታወቀው ዘመቻ የትኛው ነው የሚለው ይህ ዘመቻ እንግዲህ የተቡክ ዘመቻ ነው። የጭንቅ ሰዓት ወይንም غزوة العسر በመባል ይታወቃል ማለት ነው። ሶስተኛው ጥያቄያችን ቁርአን በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደው በስንተኛው የረመዳን ቀን ነበር ነው የሚለው ቁርአን እንግዲህ የወረደው በ24ኛው የረመዳን ቀን ነው ማለት ነው። የሶስተኛው ዙር ጥያቄዎችና መልሶቻቸው ይህን ይመስላሉ። አሁን ደግሞ ወደ መላሾች ስም ዝርዝር ስንመጣ ይህን ጥያቄ እህታችን ዘይነብ ኢብራሂም ሁለት ጥያቄ መልሳለች። የባለፈው ላይ የነበራት ነጥብ አምስት ነው። አሁን በጠቅላላው ሰባት አላት ማለት ነው። ፋይዛ አወል ሶስቱንም አግኝታለች። የዛሬውን የባለፈው ነጥቧ ደግሞ አራት ነበረ። በድምሩ ሰባት ነጥብ ይኖራታል። ሁለቱ አሁን ዘይነብ ኢብራሂምና ፋይዛ አወል እኩል ሰባት ነጥብ በመያዝ ሪከርዱን ይዘዋል ማለት ነው። በመቀጠል ደግሞ እህታችን ፈዲላ ሙሐመድ ሁለት ጥያቄ መልሳለች። የባለፈው ነጥቦ አራት ነበረ። በድምሩ ስድስት ነጥብ ኖሯት ትከተላለች ማለት ነው ከዘይነብና ከፋይዛ አወል በመቀጠል በመቀጠል ደግሞ እህታችን ሀያት አህመድ ይመር ነች። የአሁኑን ሁለት ጥያቄ መልሳለች። የበቀደሙ ሶስት ነጥብ አላት። በድምሩ አምስት ነጥብ በመያዝ ትከተላለች። በመጨረሻ ደግሞ እህታችን ጀሚላ አብዶ የአሁኑን አንድ ጥያቄ መልሳለች። የባለፈውን ሶስት አላት። በድምሩ አራት ነጥብ በመያዝ እሷም ትከተላለች ማለት ነው። የሀገር ውስጥ አድማጮቻችን አልመለሱም። ያው ዲያስፖራዎች ናቸው የመለሱት። የሀገር ውስጥ እንግዲህ ያው በኔትወርክ ምክንያት ፕሮግራማችን ሳይከታተሉ ቀርቶ ነበር። አሁን ግን ያው ኔትወርክ ስለተለቀቀ ከአሁን ሰዓት በኋላ የሉትን ጥያቄዎች ይሳተፋሉ ብለን ተስፋ እናደርጋለን። የዛሬው የአራተኛው ዙር ጥያቄዎች እንግዲህ ቅድም ቀርቦላችኋል መመለስ የምትችሉ መሆኑን በዚሁ አጋጣሚ እየገለጽን ውድና የተከበራችሁ የፈንጌም ሬዲዮ አድማጮቻችን ለዛሬ ይዘንላችሁ የመጣ ነው የረመዳን ልዩ ፕሮግራማችንን በዚሁ እናበቃለን። በዚህ ፕሮግራም ተዝናንታችኋል፣ እንዲሁ ቁም ነገር ጨብጣችኋል ብለን ተስፋ እናደርጋለን። እስካሁን ጊዜያችሁን ሰውታችሁ ፕሮግራማችንን በጥሞና ስታዳምጡ ለነበራችሁ እህት ወንድሞች በአጠቃላይ ጀዛኩሙላሁ ኸይረን። አላህ በአዱኛም በአኺራም ይጨምርላችሁ። የረመዳኑን ወር በኸይር ስራ ተጠምደው አጅሩን ከተቀደሱት አላህ ያድርገን። አላህ ከፈቀደ በዕለተ ማክሰኞ የአፋን ኦሮሞ ፕሮግራም እንዲሁም በዕለተ ሩቡ የአማርኛ ፕሮግራማችን ዳግም የምንገናኝ ይሆናል።